لأنك الله قلبي كله أمل لأنك الله روحي ملؤها الأنق لأنك الله لن أختار لي ملكا أنت العظيم الذي في ملكه السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أحبابي في الله وندموتش هيتوش بيالا تشبت هنا تشوف የአፍሪካ ቲቪን የምትከታተሉ ሰዎች ሁሉ ዛሬም እንደተለመደው ከአላህ ስብሓንሁ ወተዓላ መልካም ስሞች መካከል የተወሰኑትን ይዤ መቅረብ ፈልጌያለሁ። ዛሬ አንድ ስም ነው የመረጥኩላችሁ። ያ ስም ግን ሁላችንም የምንፈልገው 24 ሰዓት ልናስታውሰው የሚገባል የሁሉም ጥያቄን መልስ የሚሰጥ ሱብሓነላህ አሻፊ አላህ ስብሓንሁ ወተዓላ አዳኝ ነው አላህ ስብሓንሁ ወተዓላ መድኃኒት ነው አላህ ስብሓንሁ ወተዓላ የሰው ልጆችን በሽታ ነቅሎ የሚጥለው እሱ ነው ይሄ ስም በቁርአን ላይ በግልጽ አልተጠቀሰም አሻፊ ግን የነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ግን በጣም ነው ስለ እሱ ያወሱት ብዙ ነው ያስተማሩት ለምሳሌ አላሁመ ረበ ናስ ሰዎችን ታመው ሲሄዱ ሲያዋቸው ምን ይሉ ነበረ አላሁመ ረበ ናስ አዝሂብ ልባስ ወሽፊህ ወአንተ ሻፊ ይሉ ነበር አላህ አላህ ሆይ ረበ ናስ የሰዎች ጌታ የሆንከው እሽፊህ አድነው ይህን ሰውዬ ወአንተ ሻፊ አዳኙ አንተ ብቻ ነህ ነቢዩላህ ኢብራሂም ኢዛ መሪድቱ ፈሁወ የሽፊኒ ስታመም ያድነኛል ግን ሻፊ በሚል አልመጣም ፈሁወ የሽፊኒ በፊዕል መጥቷል ነቢዩ ዓለይሂ ሰላቱ ወሰላም ይህንን ዱዓ ሲቀሩ ላ ሽፋአ ኢላ ሽፋኡክ መድኃኒትነት የአንተ መድኃኒት እንጂ አንተ ያዳንከው እንጂ ማንም የሚያድን የለም ሽፋእን ላ ዩጋዲሩ ሰቀማ ምንም ቁርሾ የሌለው ምንም ህመም የሌለው ምንም ሌላ በሽታ የማያስከትል መዳንን አድነው ብለው ዱዓ ያደረጉ ነበር። በቀኝ እጃቸው ያዛርገው ነበረ ያመመው ቦታ ላይ ይላሉ። ካኑ ይዓውዙ ባዕض አህሊህ የምሰሑ ብየዲህ ልዩምና በቀኝ እጃቸው አበስ አበስ እያደሩ ወየቁል አላሁመ ረበ ናስ አዝሂብ ልባስ ባዕስን ህመሙን አስለቅቅ አስወግድ፣ ወሽፊህ ያድነው አንተ ሻፊ أنت نه مدانته وأنت الشافي لا شفاء إلا شفاؤك متى عائشة من يلالو كان رسول الله صلى الله عليه وسلم إذا اشتكى منا إنسان ከኛ መካከል አንድ ሰው ሲታመም መሰሐሁ ቢየሚኒህ በቀኝ እጃቸው እንደዚህ እያሹት እየነካኩት ثم قال وذكرت الدعاء ከዚያ ቀጥለው ይላሉ اللهم رب الناس أذهب الباس واشفه وأنت الشافي لا شفاء إلا شفاؤك شفاء لا يغادر سقما يلو نبرا عبد العزيز بن سهيب እኔና ሳቢት አነስ ብኑ ማሊክ ልናያቸው ሄድንና ሳቢት ለአነስ እንዲህ አላቸው የአባ ሐምዛ اشتكيت አመመኝ አላቸው فقال أنس ألا أرقيك برقية رسول الله صلى الله عليه وسلم ታዲያ ነቢዩ عليه الصلاة والسلام ባረጉት መድኃኒት አላደርግልህም እንዴ ላርግልህ ሩቅያ ላርግልህ አሉኝ እሺ አልኳቸው ቃለ በላ አላቸው እሺ አላቸው ምን አሉ እሳቸው اللهم رب الناس أذهب الباس واشفه وأنت الشافي لا شفاء إلا شفاؤك شفاء لا يغادر سقما بلو دعاء دربو يو عائشة يتناقروتن يدعى عينت تناقروا ሽፋአን የሚል ይሄኛው አላሉትም ማን ነው ላ ሻፊየ ኢላ አንተ ሽፋአን ላ ዩጋዲሩ ሰቀማ اللهم رب الناس مذهب الباس ነው ያኛው አዝሂብ الباس ይሄኛው ሙዝሂብ الباس ነው እሽፊሂ አለው የአይሻ ይሄኛው እሽፊ አንተ ሻፊ ነው ሁለቱም ማዕናቸው ጥሩ ነው ሁለቱም ማዕናው ልክ ነው አላህ ስብሓንሁ ወተዓላ መድኃኒትም እንደፈጠረ ሁሉ በሽታውንም እሱ ነው የፈጠረው ስለዚህ አላህ ስብሓንሁ ወተዓላ በሽታውን እንዳወረደ ሁሉ መድኃኒቱንም አውርዷል ባይሆን ሁሉም ሰው አያውቀውም ዓሊመሁ መን ዓሊመህ ወጀሂለሁ መን ጀሂለህ የማያውቀው ሰው አያውቀውም እንጂ አላህ ስብሓንሁ ወተዓላ ለእያንዳንዱ በሽታ መድኃኒት አውርዷል። ሊኩል ዳኢን ደዋ ፈኢዛ ኡሲበ ደዋኡ ዳኢ በረአ ቢኢዝኒላህ ተዓላ መድኃኒቱን አላህ ሲያወፍቀንና ስናገኘው በአላህ ፍቃድ ይድናል። አለበለዚያ የስኳሩን ለደም የደሙን ለጨጓራ እየሰጠ እንዲያውም ከማዳን ይልቅ እያባባሰ ሊቀጥል ይችላል። ግን አላህ ሲወፍቅህ ወሁል ሙወፍቅ الله سبحانه وتعالى لعدده تلال بقى الله فكرنا ودمو مدانه لم يضع داء إلا وضع له شفاء غير داء واحد عند بشتا سكر هلنم بشتا مدانيتا سكم مطلتان يتنيو بشتا مدانيتا لله شمقل النانو وفي لفظ إن الله لم ينزل داء إلا أنزل له شفاء الله يتنيون بشتا على ورد عمرو مدانيتا ورد اللت بيون انجي علمه من علمه ወጀሂለሁ መን ጀሂለህ ኢማሙ አሕመድ ኢማሙ አቡ ዳውድ እና ሌሎችም የዘገቡት ሐዲስ ነው። እነዚህ አሐዲሶች አላህ ስብሓንሁ ወተዓላ መድኃኒቶችን አብሮ እንዳወረደልን ከበሽቶች ጋራም አብሮ እንዳወረዳቸው ሁሉም በሽቶች መድኃኒት አላቸው ነው። አላህ ስብሓንሁ ወተዓላ በመድኃኒቶች ሊያድንህ ይችላል። በታወቁ ምክንያቶች በጣም ለአእምሮ ራቅ በሚሉ ምክንያቶችም ሊያድንህ ይችላል። ሊያድኑ ይችላሉ አይችሉም ብለህ በምትጠራጠራቸው በትንሽ ምክንያቶችም ሊያድንህ ይችላል። ከዚያ የበለጠ ግን ያለምንም ምክንያት ሊያድንህም ይችላል አላህ። ይህንን መቀበል ያስፈልጋል። ምን አርገህለት ምን አርገህ ትድናለህ አይባልም። ምንም ሳታደርግ ልትድን ትችላለህ። የሆነ ተራ ምክንያትም ተጠቅመ ልትድን ትችላለህ። ሊያድንም ይችላል አይችልም የተባለውንም ተጠቅመ ልታደርግ ትችላለህ። ወይም በጣም በኃይለኛ ጥረህም ልትድን ትችላለህ። አላህ ስብሓንሁ ወተዓላን እንዲያድንህ ከመለመን ውጪ መድኃኒት በማድረግ ብቻ እድናለሁ ብለህ ግን በሱ ላይ ተወኩል የበለጠ ልታደርግ አይገባም። መድኃኒቶች መድኃኒት የሚሆኑት የአላህ ስብሓንሁ ወተዓላ ፍቃድ ሲኖራቸውና የእሱ ፍላጎት ሲኖርባቸው ብቻ ነው ያ ዒባደላህ ተዳወው አሉ ነቢ ዓለይሂ ሰላቱ ወሰላም ባሮች ሆይ የአላህ ባሮች ሆይ አሉ ነቢ ዓለይሂ ሰላቱ ወሰላም ተዳወው መድኃኒት አድርጉ فإن الله لم يدع داء لم يضع داء إلا وضع له شفاء ገይረ ዳኢን ዋሂድ አላህ ስብሓንሁ ወተዓላ ከአንድ በሽታ በስተቀር መድኃኒት ያላወረደለት ምንም ምክንያት የለም፣ ምንም በሽታ የለም። እሱም ሽምግልና ነው። ባይሆን መድኃኒቱን የሚያውቁት ሰዎች በጣም ጥቂቶች ሊሆኑ ይችላሉ፣ ላይኖሩም ይችላሉ። አንዳንዱን በሽታ ድብቅ አድርጎ እንትን ያደርጋል። በቃ ሰውን ያንጫጫዋል። የዓለም ዶክተሮች፣ የዓለም አዋቂዎች፣ ወጌሾች በሙሉ ይሄማ መድኃኒት የሌለው በሽታ ነው ብለው ያወራሉ። መድኃኒት የሌለው በሽታን አላህ ፈጥሮ ሳይሆን ያላወቅ ነው ማለታቸው ነው እንጂማ አላህ ስብሓነሁ ወተዓላ እንዲያውቁ ሲያደርጋቸው በሆነ ሰው አማካኝነት እንዲያውቁት ያደርጋቸዋል። ያውቃሉ። ከዚያ በኋላ እንግዲህ አገኘ ተብሎ ፕሮፌሰር ተብሎ ፈላስፋ ተብሎ ሳይንቲስት ተብሎ ይሞገሳል፣ የኖበል ተሸላሚ ይሆናል። ላኪን አላህ ስብሓነሁ ወተዓላ ምናልባትም እኮ እንደዚያ የኖበል ተሸላሚ የሆነው ካፊርም ሊሆን ይችላል፣ አላህን የማያውቅ ሊሆን ይችላል። ይህንን እውቀት የሰጠውን አላህን እኮ ክዶ ሊሆን ይችላል። አላህ ስብሓነሁ ወተዓላ ግን ሁወ ሻፊ ሁላችንም ይሄ ስም ያስፈልገናል። ሁላችንም ይህንን ማዕና ማስታወስ ያስፈልገናል። እኛ ባንታመም የታመመ ዘመድ አለን፣ የታመመ ጓደኛ አለን፣ የታመመ ቤተሰብ አለን፣ የታመመ ወገን አለን። እነዚህን ወገኖች በማስታወስ አላህን ስብሓንሁ ወተዓላ ቢስሚህ ሻፊ አዳኙ ጌታችን እያልነ የለመነ ወደ አላህ ስብሓንሁ ወተዓላ እጃችን ልንዘረጋ ይገባናል። አሽፋኡ ቢየዲላህ ስብሓነሁ ወተዓላ ኢብራሂም ምን አሉ? ወኢዛ መሪቱ ፈሁወ የሽፊኒ እሱ ሲያመኝ እሱ ነው የሚያድነኝ። በሽታ አጅር አለው ከታገስነ አላህ ስብሓንሁ ወተዓላ የሰው ልጅን በዚህ መሬት ላይ አጽድቶ ከወንጀል ነፃ አርጎ ሊወስደው ሲፈልግ የተለያዩ ፈተናዎች ይፈትነዋል። ሐተ ሸውከ ዩሻኩሃ መንገድ ላይ ሲሄድ የሚወጋ ኩርንችት እሾህ እንኳን ብትሆን ትንሽ እሾህ እንኳን ትንሽ መርፌ እንኳን ብትሆን ትንሽ ነገር እንኳን ብትሆን ለአላህ ስብሓነሁ ወተዓላ ዘንዳ ትልቅ አጅር አላት በትዕግስት ካለፍናትና አጅሩን ከአላህ ዘንዳ ከጠበቅ ነው። ህመምም እንደ ዒባዳ ታይቶ በመታገሳችን ከአላህ ዘንዳ የሚያስገኘውን አጅር በመጠበቅ በትዕግስት ልንጠብቀው ይገባናል። ምክንያቶች እስካሉ ድረስ መድኃኒት ማድረግ አይከለከልም። መድኃኒት አለማድረግ ግን በትዕግስት ለማለፍ አቅም ያለው ሰው የበለጠ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሰባ ሺዎች አሉ ያለምንም ሂሳብና ምርመራ ጀነት የሚገቡ ብለው አንድ ቀን ተናገሩ። ከኡመቶች ውስጥ ሰባ ሺዎች ብለው እነዚህ ሰባ ሺዎች ምን ይሆናሉ ብለው ሰሓባዎች ሲጨነቁ ከዚያ ከዚህ ሲፈትሹ ይሄ ሊሆን ይችላል ይሄ ሊሆን ይችላል እያሉ መላምታቸውን ሲመልሉ አደሩ ወይም ቆዩ። ነቢዩ ዓለይሂ ሰላቱ ወሰላም መልሰው ሲያገኟቸው እኛ እኮ ትናንት በሰጡት ትምህርት ወይ ቅድም በሰጡት ትምህርት ላይ እነማን የሆኑ እነዚያ ሰዎች እያልነ ስንጨናነቅ አደርነ። እነማን ናቸው ያ ረሱላላህ ብለው ጠይቋቸው እነሱ ማለት አዎ ሁሙ ለዚነ ላ የስተርቁን እነሱማ መድኃኒት አድርጉልን እያሉ በየሰፈሩ የማይሄዱ ናቸው። ወላ የተጠየሩን ገደቢሶችም ያልሆኑ ጥቁር ሰው ስላየሁኝ አልቀናኝም፣ እንዲህ ስለተናገርሽኝ እንዲሆንኩኝ፣ እንዲህ ስለለከፍከኝ እንዲሆንኩኝ እያሉ በገድ የማያምኑ በጥሩ ገድ እንጂ በመጥፎ ገድ ላይ ፈጽሞ እምነት የሌላቸው ወዓላ ረቢህም የተወከሉን በጌታቸው ላይ ብቻ የሚመኩ ናቸው አሉ። አለዚነ ላ ነው እና መድኃኒት አለማስደረጉ በሩቅያ በየቦታው አለመሄዱ ከተቻለ በትዕግስት ማለፍ ከተቻለ በጣም ትልቅ ነገር ነው። ግን መድኃኒት ቢደረግ ክልክል አይደለም። ተዳወው አነ ተዳዋ ያ ረሱላላህ መድኃኒት እናርግ ይቻላል? አዎ ተዳወው ያ ዒባደላህ የአላህ ባሮች መድኃኒት አድርጉ፣ ችግር የለውም ወንድሞቼ አላህ ስብሓንሁ ወተዓላ ህመም ሲያመጣ የተለያዩ ፈተናዎች ሲያመጡ ሲያመጣብን የተለያዩ ችግሮችን ሲያመጣብን ሊፈትነን ነው ወነብሉኩም ቢሸሪ ወልኸይር አንዱ በበሽታ ይፈተናል ሌላው ደግሞ በጤና ይፈተናል አንዱ በሀብት ይፈተናል ሌላው ደግሞ በድህነት በችግር ይፈተናል አንዱ በፍርሃት ይፈተናል በቃ ኑሮ በሙሉ በፍርሃት የተጣበበ የተጨናነቀ በማድረግ ይፈትነዋል። ሌላውን ደግሞ ኑሮውን በሙሉ የተንበሻበሸ ሰላም በማድረግ ምንም ጭንቀት የሌለበት በማድረግ ይፈትነዋል። አንዱ ስራ ያሳጣውና ሌላው ደግሞ ስራ በስራ አንዱ ገቢ ያሳጣውና ሌላው ደግሞ ገቢ በገቢ ይሆንና ይፈተናል። ወነብሉኩም ቢሸሪ ወልኸይር ፊትና ሁላችሁንም በኸይርም ሆነ በሸር ፊትና እናረግባችኋለን እና ማን ነው ፈኒዕማ አጅሩ ሳቢሪን ፈኒዕማ አጅሩ ልዓሚሊን አላህ ባለን መመሪያ መሰረት የሚሰሩ ሰዎች ናቸው የሚታደሉት ታጋሾችን ነው አላህ ምንዳቸው ትልቅ ነው ያለው ለፈተናዎቹ በዱለት የሚምጣ በኸይር የሚምጣ በሸር የሚምጣ ፈተናው ከመጣ በኋላ ታግሶ በማለፍ ከታጋሾች ሰዎች በመሆን አላህ ዘንድ ስብሓንሁ ወተዓላ አጅራችንን እንድናጠራቀም عدل على الله وبهذا أكتفي وأسأل الله العلي القدير أن يجعلني وإياكم من الذين يستمعون القول فيتبعون أحسنه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته لأنك الله قلبي كله أمل لأنك الله روحي ملؤها الأنق لأنك الله لن أختار لي ملكا أنت العظيم الذي في ملكه